አልሐምዱሊላህ والسلام على رسول الله صلى الله عليه وسلم ወሰለም። ጥያቄ ይጠይቃል። በሶስት በሶስት ከፈኑ አስሉ ከምን የተሰራ ነው? ከምን የተዘጋጀ ነበር? ለይሰ ፊሃ ቀሚሱ ወላ ኢማማ ምን ማለት ነው? አምስት ነው የሚሉ አሉ። አምስት ነው የሚሉት ሰዎች ለይሰ ፊሃ የሚለውን ዶሚር ምን ላይ ይመልሱታል? ተውላጠት ነው እ ሰሑልያ ተሰራው ውስጥ ኢማማና ቀሚስ የለም ማለት እንጂ ከሌላ የተሰራ ግን ሊኖር ይችላል ብለው አምስት ያደረጓሉ። ማሻአላህ ጎበዞች ናቸው። እሺ ነብዩ አለይሂ ሰላቱ ወሰላም ለአብደላህ እብኑ ኡበይ እብኑ ሰሉል ቀሚሳቸውን ሲሰጡ ለምን ሙካፋአ ነበር የሰጡት? ለአጎታቸው ብለው እንጂ ለሱ እንትን አልነበረም። ሶላቱን የተቃወመው ሰሐቢይ ማን ነበረ? ዑመር ብን አልኸጣብ ምን የሚል አያ ድጋፍ ዑመር ብን አልኸጣብን ደግፎ መጣ ወላ ቱሰሊ على አሐድን منهم ማተ አበዳ ولا ተቁም على قبره የሚለው መጣ ማለት ነው። እነሱ ቀብር ጋር የት መንጠር ለማስቀበር መሄድ ይቻላል። ካፊርንም ለማስቀበር መሄድ ይቻላል። ተግባባን? ሰውየውን ሰውየው ራሱ ካፊሩን ለመቅበር ባይሆንም እንኳን ለአንድ ለግሩፕና ወይንም ደግሞ ለዘመዶቹ ሲባል ይካሄዳል። ሴቶች ስለ ሴቶች እንቀራለን እንቀራለን ኢንሻአላህ ቅራቱ ላይ ስለሚመጣ እዛ ላይ ትጠይቀኛለህ። እሺ ከፈን ምን አይነት ምን አይነት ከለር ቢሆን ነው ጥሩ? እሺ የወንድ ልጅ ከፈን ስንት ነው? ምርጡ ሙስተሐቡ የሚወደደው ስንት መሆን አለበት? ሶስት ሶስቱም ምን መሆን አለበት? ከለር ሳይሆን የጠየቅኳችሁ የልብሱ ስፋት መጠን ሶስቱም ሙሉ ሙሉ መሆን አለበት የሚሸፍን ሰውነትን ሙሉ ሙሉ ማለት ነው ሶስቱም እሺ ዋጅቡ ስንት ነው አንድ ብቻ ነው ለወንድም ለሴትም ለህፃንም ለትልቅም ለትንሽ ለሁሉም አንድ ልብስ ብቻ ነው ሙስተሐብ ለሴት ስንት ነው ሙስተሐቡ የሚወደደው አምስት ምን ምን አንድ ቀሚስ ጉፍታ ሶስት ሽርጥ፣ ቀሚስ፣ ሻሽ ከዛ ሁለት ጠቅላይ ልብሶች ማሻአላ ወንድ ልጅ እናቱን ማጠብ ይችላል? ሴት ልጁን ማጠብ ይችላል? ባል ማጠብ ይችላል? ሚስት ባሏን ማጠብ ትችላለች? ሐድ ናቸው። እሺ በሐድ ወይንም ደግሞ በዝሙትም ይሁን ተቀጥቅጦ የተገደለ ወይንም ገሎ የተገደለ ይሰገድበታል አይሰገድበትም? ይሰገድበታል። ራሱን የገደለ ራሱን ያጠፋ ሰው በመስቀል ይሁን መርዝ ኤሌክትሪክ በመያዝ ራሱን ያጠፋ ሰው ይሰገድበታል አይሰገድበትም? ታላላቅ ሰዎች አስሐበል ሀይአ ታላላቅ የተከበሩ ማንተቱ ያላቸው ሰዎች አይሰግዱበትም። ሌሎች ግን አቤት እናት አይቻልም። ሴት ወንድን አያጥበውም። አይቻልም። ሴትን ሴት ወንድን ወንድ ነው የሚያጥበው። በዚህ ዋጅብ ሳይተሳሰሩ ሲቀር ተየሙም ይደረግለታል። እሺ ነብዩ የከለከሉት ነዕይ ምን አይነት ነዕይ ነው? ማስታወቂያ የጉራና እሺ صلاة الغائب ይቻላል አይቻልም? تفصيل አለ ወይንስ ይቻላል? ሶላት አልጋኢብ ሶላት አልጋኢብ ይቻላል አይቻልም? አይቻልም ያሉት ማና ማን ኢማም ናቸው? ከአራቱ ኢማሙ እ አቡ ሐኒፋና ማሊክ ምን የለም ነው ያሉት? ሶላት አልጋኢብ የሚባል ነገር መሽሩ አይደለም ነው ያሉት። ደሊላቸው ምን ነበር? ደሊል የላቸውም። ደሊል የላቸውም ከሆነ ጋር እናያይዘው ኢማሙ አህመድና ኢማሙ ሻፊዒ ደግሞ ሰላተል ጋኢብ ይቻላል ነው ያሉት። ይቻላል በቃ ይቻላል፣ ቢሰገድበትም ባይሰገድበትም ይቻላል። እሺ የሁለቱን አይማዎች እንትን የአራቱን አይማዎች አገናኘ። ደሊሉ ምን ነበር? አይቻልም የሚሉት ይቻላል የሚሉት ደሊል ያደረጉት የቱን ነው? ነጃሺ ላይ መሰገዱን ደሊል አድርገው ይቻላል ብለዋል። ሰላተል ጋኢብ አይቻልም የሚሉት ደግሞ ምንድነው አሉ? ይህን ሐዲስ ኻስያ ነው እና ይቻላል ያሉት ሰዎች ምን ብለው መለሱ? ለኻስ ራሱ ደሊል ያስፈልገዋል ለነብዩ ብቻ ለመሆን እሺ ከዚህ ውስጥ እንትን ተፍሲር ያደረገ ሸህ አለ ያደረጓል እነ ኢብኑ ይመስል ምን ነበር ያሉት ያልተሰገደበት ከሆነ ይሰገድበት እሺ ሌሎች ደግሞ ሌላ ተፍሲር ያደርጓሉ እነ ኢማም አህመድና እነ ኢብኑ ሙቀይም ምን ነበር ያሉት ታላላቅ ሰዎች ፈጽሞ ያላቸው ለኢስላም ታላቁ ለተባሉ ሰዎች ከሆኑ የሞቱት ሶላተል ጋኢብ ቢሰገድባቸውም እንኳን ይሰገድባቸዋል በደሊል የሐደል ሐዲስ ብለው ሰግደዋል። ማሻአላ በጣም ጎበዞች ናቸው። እሺ በሞተ ሰው መቃብር ላይ ነብዩ ሰግደዋል አይደል? በተቀበረ ሰው ላይ አሁንም በተቀበረ ሰው ላይ መስገድ እንችላለን እ ማሻአላህ ዋን ኢብኑ አባስ ረዲየላሁ ተዓላ አንሁማ እንትን እንበል እንቅራሽ وعن ابن عباس رضي الله تعالى عنهما قال የዛሬ ቅራታችን ይህን የተመለከተ ነው قال سمعت النبي صلى الله عليه وسلم የአላህን መላእክተኛ ሰምቻለሁ ይላሉ እብኑ አባስ رضي الله تعالى عنه يقول ነብዩን ሲሉ ሰምቻቸዋለሁ ማ ሚን ረጁሊን ሙስሊሚን አንድ ሙስሊም የሆነ ሰው አይሞትም የሞት የሚሞት ከሆነ የለም ማለት ማ ሚን ማ ሚን ሙስ ማ ሚን ረጅ ማ ሚን ረጁሊን ሙስሊሚን የሙት አንድ ሙስሊም የሆነ ወንድ ሙቶ አይቀርም ፈየቁሙ ከቆሙበት አላ ጀናዘቲ በጀናዛው ላይ ከቆሙበት አርበዑነ ረጁልን አርባ ሰዎች ከቆሙበት ጀናዛው ላይ ሊሰግዱ ላ ዩሽሪኩነ በአላህ የማያጋሩ ከሆነ እነዚህ አርባዎቹ ሸይአን ምንም የማያጋሩ ከሆነ እንዲሁ አይቀርም ኢላ ሸፈዓሁም ላሁ ፊህ አላህ አስታራቂነታቸውን ቢቀበላቸውና እርቅ ቢያገኝ እንጂ ሰውየው ብለዋል ነቢዩ አለይሂ ሰላቱ ወሰላም። አርባ ሰዎች የቆሙበት ጀናዛው ላይ አርባዎቹም ሽርክ የማይፈጽሙ ከሆነ ሰላም ያላቸው ሰዎች ከሆኑ ሰውየው ምን ያገኛል ማለት ነው? ኢላ ሸፈዓሁም አላሁ ቢህ አላህ አስታራቂነታቸውን ሊቀበላቸው እንጂ ብለዋል ነብዩ አለይሂ ሰላቱ ወሰላም። ማ የመጀመሪያዋ ነገርስ ናት። ما من رجل አንድ ወንድ የለም። ወንድ رجل ያለው ዝም ብሎ ማሚን ማሚን እምርአትን ሙስሊመትን ያው ነው። ሙስሊም ላይ ከቆሙበት አርባ ሰዎች ያው ነው። በወንድም ላይ ከቆሙበት ያው ነው። አክተር አድርጎ ዝም ብሎ ዘገበው እንጂ ما من رجل አንድ ወንድ የለም ሙስሊምን ሙስሊም ሰው የሞት ሞቶ የለም ምን የለም فيقوم አላ ጀናዘቲ አረፍተ ነገሩ መጨረሻ ላይ የሚቋጨው ፈየቁም የሚቆምበት ከሆነ አላ ጀናዘቲ በጀናዛው ላይ አርበዑነ ረጁለን አርባ ሰዎች ከቆሙበት ምን አይነት ሰዎች ላይ ዩሽሪኩነ ቢላሂ ሸይአ በአላህ ምንም የማያጋሩ አቂዳቸው የተስተካከሉ ሰዎች ከቆሙበት ጀናዛው ላይ አርባ ሰዎች ኢላ ሸፈዓሁሙላህ ማ የለም شفعهم الله الله አስታራቂነታቸውን እንዲቀበላቸው እንጂ ብለዋል ነብዩ አለይሂ ሰላቱ ወሰላም ስለዚህ አርባ ሰዎች አንድ ሰው ላይ ከቆሙ አላህ ምህረቱን ይለግሳቸዋል ይለግሰዋል እና አስታራቂነታቸውም ተቀባይነት አለው ኩለማ ከሱረ ተክቢር ወል ወኩለማ ከሱረ አልእስትግፋሩ ወተረሑሙ አለይህ ቁጥሩ ከበዛ ዱዓ የሚያደርግለት አካል በበዛ ቁጥር ሰውየው መግፊራ የማግኘት ከአላህ ይቅርታ የማግኘት ቻንሱ እየሰፋ ይሄዳል ማለትን ከዚህ እንረዳለን ማለት ነው። ከዚህ እንረዳለን። ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው የተናገሩት አለ መን ሶላ አለይህ ሰላሰቱ ሱፉፍ ጉፊረ ለሁ አው ፈቀድ አውጀብ የሚል አለ። ነቢዩ አለይሂ ሰላቱ ወሰላም ሶስት ሶፍ ሶስት ሶፍ ሆነው አንድ አካል ሶስት ሶፍ ሰጋጆች ከሰገዱበት አረጋግጧል ወደ ጀነት መግባትን ወይም ደግሞ መግፊራን አረጋግጧል ብለዋል ነቢዩ አለይሂ ሰላቱ ወሰላም። እንደውም እነ ማሊክ ብን ሁበይራ የሚባሉት በዘገቡት ነቢዩ አለይሂ ሰላቱ ወሰላም ካነ ማአ ሰብዓት ሪጃል ከሰባት ሰዎች ጋር ነበሩ። ካነ ታቢዓ ሰብዓትን የሰባት ሰዎች ሰባተኛ ነበሩ ነብዩ አለይሂ ሰላቱ ወሰለም። ሶስት ሲያሰሩ ሶስት ሶስት አሰሯቸው። እንዴት አድርገው? የመጀመሪያውን ሶስት ሰዎች፣ ቀጥሎ ሁለት ሰዎች፣ ቀጥሎ አንድ ሰው አቆሙና ሶስት ሶስት አደረጉት። እሳቸው አሰገዱ። ሶስት ሶስት የሰገደበት ሰው አላህ ይቀበለዋል፣ አላህ ይምረዋል የሚለውን ሐዲስ በዚህ የቁጥር ብዛት አይደለም። ሶስቱ ምን ያክል አንዱ ሶስት ምን ያክል ይሁን ምን ያክል ይሁን አይባልም። የመጀመሪያውን ሶስት ስንት አደረጉት? ሰባት ሰዎች ነበሩ። ነብዩ አለይሂ ሰላቱ ወሰለም ጀናዛው ላይ ሲሰግዱ ሰባት ሰዎች ነበሩ። ሶስቱን የመጀመሪያ ሶስት አደረጓቸው። ሁለቱን ቀጣይ ሶስት ላይ አደረጓቸው። አንዱን መጨረሻ ሶስት አደረጉና በሶስት ሶስት ተሰገዱበት ሰው ለምን ሶስት ሶስት የሰ ሶስት ሶስት የሚሆን ሰው የሰገደበት አካል ከአላህ መግፊራ ያረጋግጣል የሚለውን ሐዲስ በዚህ ተግባር ገልጸውታል ነብዩ አለይሂ ሰላቱ ወሰላም። ቁጥርም ቁጥር እዚህ ነገሩን ሌላ ቦታ ደግሞ በሶስት ነግረውናል። ስለዚህ አርባ መሆን የግድ ሸርጥ አይደለም። ሶስት ሶስት ከሆነ ማሻአላ ሶስት ሶስት ራሱ አስር ሀያ ሰላሳ ሰው ካለ በሶስት ሶስት ማድረጉ አውላ ነው። ሶስቱ መጀመሪያ ይሙላ ይባላል። ሶስቱ ሳይሞላ እናደርገዋለን ማለት ነው። ሶስት ሶስት እንዲሆን ከማ ፈዓለ ነቢ ሰለላሁ ዐለይሂ ወሰለም ነቢይ ዐለይሂ ሰላቱ ወሰለም ወሰላም እንዳደረጉት የሚሰግዱት ሙስሊሞች ናቸው። የግዳ አላህ ዘንድ እኮ ፈማ ተንፈዑሁም ሸፋዓቱ ሸፍ እነዛ እንደውም እኮ ሸፋዓ መሆንም አይችሉም ለራሳቸው። ወማ ዱዓኡል ካፊሪን ኢላ ضላላ እያለ ምንም ዱዓቸው የነሱ እንትን አይደለም። የሚሰግዱት ላይ ሽርኩነ ቢላህ የሆኑ አቂዳቸው የተስተካከሉ ንጹህ ሰዎች መሆን አሉ መሆን አለባቸው ሰጋጆቹ። ሀታ ይህን ላይ ሽርኩነ ቢላህ ሸይአን ማለት ሙሽሪክ ማለት ሽርከል ሽርከል አክበር ነው ሲሏቸው ሽርከል አክበር ያለበት መጀመሪያ ሶላቱ መቅቡል አይደለም። ሽርከል አክበር የሌለበት ማለት ነው። ይህ ማለት ይህን ማግኘት ደግሞ በጣም ይከብዳል። አንድ ሺህ ሰው ሰግዶበት ከሆነ ወይ ሁለት ሺህ ሰው ሰግዶበት ከሆነ ከዛ ውስጥ አርባ ቂዳቸው የተስተካከሉ ሊኖር ይችላል። እንደዛ ነው የምንለው። ለምን ላዩሽሪኩነ ቢላሂ ሸይአ በአላህ ምንም የማያጋሩ መሆን አለባቸው ከተባለ ሽርከን አክበር ነው አስገር ያልፈጸሙ ማለት ነው። አክበርማ ከፈጸሙ መጀመሪያም ሶላታቸው መቅቡል አይደለም። ተግባባን? መጀመሪያም ሶላታቸው መቅቡል አይደለም። ሽርከን አስገር ያልሰሩ ከተባለ ደግሞ አስቡት ምን አይነት ንጽህና ማስፈልግ እንደሚያስፈልግ። ሽርከን አስገር ደግሞ ሀተሪያ ወፊህ ስንት ሽርከን አስገር አለ ውስጣችን። ከዛ የጸዱ አርባ ሰዎችማ አላህ በጣም ይቀበላቸዋል፣ ይቅር ብለነዋል ይላል እያሉ ነው ነብዩ አለይሂ ሰላቱ ወሰላም። አዎ ይሰግዳሉ። ተጋብተናል። ስለዚህ ኩለማ ከሱረል አደድ ኩለማ ከሱረ አደዱል ሙሰሊና አለል ጀናዛ በጀናዛው ላይ የሚሰግዱ ሰዎች ቁጥራቸው በጨመረ ቁጥር እርቅ ማግኘት እድላቸውም እየሰፋ ይሄዳል ማለት ነው። ሰው ሰጋጃችን በበዛ ቁጥር እርቅ ማግኘት ቻንሱ እየሰፋ ይሄዳል። እ ያማ ሙሽሪክ መሆን የለበትም፣ ታሪከ ሶላት መሆን የለበትም፣ የተለያየ ነገር ብለናል። ታሪከ ሶላት መሆን የለበትም፣ አለበለዚያ ላይ አንሳው ሚሊየን ሰው ቢሊየን ትሪሊየን ቢሰግድበት ጥቅም የለውም። እንደዛ ከሆነ እንኳን አርባ ሰዎች ማለት ነው። عن سمورة بن جندب رضي الله تعالى عنه بيتقم نورو عبد الله بن أبي بن سلول النبي አይደል بتالا ወላ ቱሰሊ አላ አሐድን ሚንሁም ማተ አበዳ ተብሎ ተከልክሏል አይደል? ሰግደው ጥቅም አለው? ጥቅም የለው። ምንም ጥቅም የለው። ሙናፊቅ ላይ ተሰግደበት አልተሰግደበት ታሪክ ሶላትም ጥያቄ ምልክት ውስጥ ይገባል። እንዳለ የሆነ ፍንትው ያለ ነገር አድርገ ባትሄድም ግን ሀርድስት ነው በጣም ከሐዲሱ አንግል ማለት ነው። አንተ ሙረት ብን ጁንድ ረዲየላሁ ተዓላ ነፋል ሰለይቱ ወራ ነቢ ሰለላሁ ዐለይሂ ወሰለም ከነብዩ ኋላ ሰግጃለሁ ይለናል። ተሙረት ብን ጁንድ ረዲየላሁ ተዓላ ቃል ሰለይቱ ወራአ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ኋላ ሰግጃለሁ። አለምራአቲን በሆነች ሴት ላይ ማተት የሞተች ኒፋሲያ በምጥ ምክንያት ማለት ነው። ኒፋሳ ማለት በመውለድ የሚፈስ ደም ነው ኒፋሳ የሚባለው። ኒፋሲያ ማለት በምጥ የሞተች ተቃመ ነብዩ ቆሞ አለይሂ ሰላቱ ወሰላም ሲያሰግዱ ወስፋሃ አወሰጣሃ መካከለኛው ሰውነቷ ላይ ነው የቆመው ሶላቱን ሲያሰግዱ ማለት ነው። ሲያሰግዱ መካከል ሰውነት ላይ ነው ይቆሙ ሲያሰግዱ ኢማም ሆኖ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ይሄ ሰውዬ ምን ይላል? ሰለይቱ ወራአ ነብይ ከነብዩ ኋላ መእሙም ሆኜ ሰግጃለሁኝ። አለምርአቲን በሆነ ሴት ላይ ماتت የሞተች ኒፋሲያ በኒፋሷ የሞተች በምጥ የሞተች ማለት ነው። በምጥ ስለሞተች ነው መካከል ላይ የቆሙት? لا أبدا አይደለም። ሊከውን ሊከውኒሃን እምራአ ሴት ስለሆነች ብቻ ነው መካከል ላይ የተቆሙት። እዚህ ቦታ አጋጣሚው ነው ያመጡት ፊንሳሲያ ሞተች እንዴ የሞተችበትን case ለመናገር እንጂ የተቆመው መካከል ሰውነቷ ላይ የተቆመው በኒፋሳ ስለሞተች ለማለት ይሄ مفهوم የለም ተግባባን አይደል ፊቱ ላይ ሲሰገድ አላወሰጥ አላወሰጥ ይሄን ለመካከል ሰውነታቸው ላይ ኢማሙ የሚሆነው ለምን ዑለማዎች የራሳቸውን ዒለት ተናግረዋል ለአለሁ ነብዩ አለይሂ ሰላቱ ወሰለም ሴትዮዋ ላይ ሲያስሰግዱ በመካከለኛው ሰውነቷ ላይ የቆሙት አስር እንዲሆን ሊሆን ይችላል መእሙሞች በኋላ የሷን ሸት እንዳያዩ ወይንም እዚህ ላይ ከፍ ያለ ነው፣ እዚህ ላይ ዝቅ ያለ ነው፣ ምንድነው አቋሟ ረጅም ናት፣ የሆነ ነገር ከመካከለኛው ሰውነቷ የሚወስዱት መልእክት ስላለ ነው። ምክንያቱም ይሄ ዳሌ የሚባለው ነገር መካከል ሰውነት ላይ ነው ያለው። በዛ ትክክል ነው ነብዩ አለይሂ ሰላቱ ወሰላም የቆሙ እንጂ አለበለዚያ የሚቆመው አሽረፍ የሆነው የሰውነት ክፍላችን በጣም ታላቁ የሰውነት ክፍላችን ጭንቅላታችን ነበር። በራስ ትክክል ነው የሚቆመው ነበር አይደል የሚቆመው በሴት ልጅ ላይ ግን በአጇ ወይንም ደግሞ በመካከለኛ ሰውነቷ ትክክል ነብዩ አለይሂ ሰላቱ ወሰላም ቆመው ያሰግዱበት ምክንያት ምን እንዳይሆን ነው ሊየኩነ አስፈር ሊልሙእሚኒን الذين ወርአ ከኋላ ላሉት መእሙሞች ሱትራ ለመሆን ነው ለመካለል ነው የሰውነቷን ክፍል ማለት ነው። ያለው ዒለት አድርገው የወሰዱት ይሄን ግን ሴቶች ላይ ሲቆም እንደዚህ ነው በቃ ሲቆም እንደዚህ ነው። ሌላ ቦታ ሊቆም ይችላል፣ ናም ይችላል። ዋናው ጀናዛው በፊት ለፊት ይሁን በቃ ሌላ ነገር የለም። ይሄ أفضلية ነው። مستحب ኡ የሚወደደው የሚመረጠው አቋቋም እንጂ አለበለዚያ ከፊት ለፊት ጀናዛው ዝም ብሎ ይቆም፣ በራሱም ትክክል፣ በእግሩም ትክክል፣ ማንኛውም part ላይ መቆም ይቻላል። ተግባባን? እሺ። አለመርአትን በሴት ላይ ማተት የሞተች የነበረች ኒፋሲያ በኒፋሳዋ የሞተች በምጥ የሞተች ተቃመ ነብዩ ቆሙ። ወሰጧ መካከለኛው ሰውነቷ ክፍል ትክክል ላይ ቆሙ። ከኋላ ያለውን እንዳይመለከቱ መእሞችን ሱክራ ለማድረግ ማለት ነው። እንደውም አላ እብኑ ዚያድ የሚባለው አንድ ቀን እንዲህ ታላቁ ሰሐቢይ ማለት ነው አላ እብኑ ዚያድ ፈሰላ አላ ረጅሊን ፈቃመ አላ ረእሲ የሆነ የሆነ ወንድ መጣለትና ሰገደበት በራሱ ትክክል ቆመ በሌላ ጊዜ ደግሞ እሴት ላይ ሰገደ ፈቃመ ወሰጡሃ መካከል ሰውነቷ ክፍል ላይ ቆመ فقال ረአይቱ رسول الله صلى الله عليه وسلم يقوم እኔ ቆምኩበት ቦታ ላይ ቆሞ ሲያሰግዱ አይቻለሁ ለሴት ልጅ በመካከል ሰውነቷ ክፍል ትክክል ለወንድ ልጅ በራሱ ትክክል ቆመው ማለት ነው ኢማሙ ሲቆም ተግባባል። እዚህ ቦታ ላይ ብነ ሀጀር ወይንም ደግሞ ባለ ብሉቀል መራሙ ለምን አመጡ ሲል ፋሲሃ ለምን ይህንን ለይተው ለምን አመጡ? እሴት ልጅ ላይ የሚል ሙጥለቅ የሆነ ሐዲስ ቢያመጡ አይሻልም ነበሩ? ኒፋስ ያለውን ከተረዳችሁት አሃ መካከል ሰውነት ክፍል ላይ መቆም ያለበት በንጽህ ሞት ሴት ላይ ብቻ እንዳይመስል ማለት ነው። አይ እሱ የፈለገው ምንድነው? ሸሁ ረህመሁላህ የፈለጉት ምንድነው? ሲኒፋሲሃ የሞተች ሴት ሸሂድ ናት ተብሏል አይደል? በምጥ የሞተች በምጥ የሞተች ሴት ሸሂድ ናት ተብሎ እንደ ሸሂዶች ወላ ተወሰሉ ወላ ይሰላ አለይሃ አይባልም፣ ይሰገድባታል፣ ነብዩ ሰግደዋልና ብሎ ለማረጋገጥ ነው ያመጣው እንጂ በኒካሷ የሞተች ሴት ብቻ ናት በሰውነቷ በመካከለኛ ሰውነቷ ትክክል መቆም ያለበት ወይንም ኢማም መቆም ያለበት ለማለት አስቦ አይደለም። ሸኹ ተግባብተናል በዚህ እና ደግሞ ብዙ ጀናዛዎች ሀያ ሰላሳ ጀናዛ ከመጣ በአንድ ጊዜ መስገድ ይቻላል። በአንድ ላይ ማለት ነው። ተመሳሳይ ጾታ ያላቸው ከሆኑ ሁሉም ወንዶች ከሆኑ ከነሱ ውስጥ በዕልም በተለያየ በዒባዳ በሱናው ቀደም ቀደም ያለውን ከፊት እናደርገዋለን። ከዛ ሌሎቹን ከኋላ እናስፈልፋቸዋለን። ሀያ ሰዎች ሞተው በመኪና አደጋ ቢመጣ ከነሱ ውስጥ በጣም እሱና ላይ የትኛው ጠንካራው፣ ሐፊዙ የቱ ነው፣ ዒልም ላይ ጠንካራ የቱ ነው የሚለውን እናይና ከፊት እናስቀድማለን ማለት ነው። ሌሎቹን ከኋላ እንደረጋቸዋለን በማሰለፍ ማለት ነው። ተቃራኒ ጾታ ከሆነ ደግሞ ከወንዶቹ በራሱ ደረጃ እናስደርግና ሴቶቹን ደግሞ ራቅ ከጀርባ እናደርጋቸዋለን ማለት ነው። በተመሳሳይ በአንድ ጊዜ እያንዳንዱ ጀናዛ ላይ ሌላ ራሱን የቻለ ሶላት ሳይሆን እንዳለ በአንድ ላይ ይሰገድባቸዋል። ሀያም ሰላሳም ይሁን በአንድ ላይ ይሰገድበታል። ወንዱም ሴቱም ደብድቦ ማለት ነው። ባይሆን አንቀላቀላቸውም። ጾታውን የሴቶች ከኋላ ይሆናል፣ የወንዶች ወደ መእሞቹ ቀረብ ባለ መልኩ ይሆናል ማለት ነው። በወንዶቹ ችግር የለም። ያ ምንድነው የሴቶቹም የወንዶቹም በአንድ ሶስት እንደርድረ ለምሳሌ ይፈጠራል አለ እንደዚህ አይነት አጋጣሚ ያደጋፋል የመኪና አደጋ ሊፈጠር ይችላል። አርባ ሰው በአንድ ጊዜ ሊያልቅ ይችላል። እዛ ውስጥ ሙስሊሞች ከሆኑ ስንደረድራቸው ሴቶቹን ከኋላ አድርጎ ሰግዶ መቅበር በምናደርግበት ሰዓት በወንዶች ራስ ራስ ትክክል የሚቆም ከሆነ የሴቶቹ አጅ እንዴት ሊሆን ነው ነው እያለኝ አሁን ይሄ ችግር የለም። ለሱትራ ነው ነብዩ አለይሂ ሰላቱ ወሰላም በሴት ልጅ በመካከለኛ ሰውነቷ ክፍል የቆሙ ለሱትራ ነው ከተባለ ይሄ ከሆነ እለቱ አሁን ደግሞ ምን ሱትራ አለ? ከፊቶች ከፊታቸው ሌላ የወንድ ጀናዛ ስላለ እነሱ ርቀት አላቸው። ችግር የለም። አሁን አላርቁ ሲርጃል ብንቆም እንዴት እንዴት ማለት ጀናዛ ሲሰገድለት ሳይረድ እንደዚህ ተደርጓል። ራሱ እንደዚህ ማለት ነው። እንደዚህ አድርገ ትደረድረዋለ። ራሱ ወደ ሸርቅ እንደዚህ ነው ታደርጋቸዋለ። ፈንጋለ ማለት ነው። የግድ ሸርጥ አይደለም ይሄ ባይተው አንድ ነገር እንደፈለገ ይተኛ፣ ዋናው ይተገድበት ይሄ ሸርጥ አይደለም፣ አፍበልያ ነው እንጂ ሸርጥ አይደለም። ይሄ ለሶላት ሶላት እንደዚህ ካልሆነ መቅቡል አይደለም አይባልም። እንደፈለገ እንደዚህም ማስተኛው እንደዚህም ይተኛው እንደዚህም ይተኛው እንደዚህም የሚተኛ ይቻላል፣ ብቻ ይስተገድበት። ولكن أفضل ወደ شرق ብታደርገው ተቀዳሚ ይሆናል። ጥሩ ነው እና የጅምላ ሶላትም አለ ማለት ነው። ሀያ ሰው ሰላሳ ሰው አንድ ጊዜ ሊሞት ሀያ ሶላት አንሰግድም ማለት ነው። በአንድ ሶላት ሁሉንም ማለት ይቻላል። ዋን አይሻ ረዲየላሁ ተዓላ አንሃ ቃል አይሻ ምን ትለናለች? والله والله በጌታ የሆነብኝ لقد صلى رسول الله صلى الله عليه وسلم ነቢዩ ዐለይሂ ሰላቱ ወሰላም በእርግጥ በትክክል ሰግደዋል አለች። በእነማን ላይ? አለ እብነይ በይባ እብነይ በይባ በይባ በምትባለው ሁለት ወንድ ልጆቿ ላይ ነብዩ ሰግደዋል። ኢብነይ ተስኒያ ነው። ኢብኒ እንዳትሉ ኢብነይ ነው። ሁለት ልጆች ማለት ነው። ኢብነይ አለ በነይ በይባ በይባ በምትባለው ሴት ሁለት ልጆቿ ላይ ነብዩ ሰግደዋል። የት ፊል መስጂድ መስጂድ ውስጥ ሰግደዋል ማለት ነው። صلاة الجنازة መስጂድ ውስጥ መስገድ ይቻላል። ወላኪነል አውላ አይሰላ አለይህ ፊል ሙሰላ ለልዒድ ወይንም ደግሞ خارج المسجد መሆኑ أولى ነው። مستحب ኡም እሱ ነው። መስጂድ ውስጥ ሶላተል ጀናዛ መስገድ ይቻላል ወይ? نعم። እነ አቡ ሐኒፋና እነ ኢማሙ አህመድና ኢማሙ አሻፊዒ ይፈቅደዋል። ችግር የለም ይበቃል ነው ያሉት። ኢማሙ ማሊክና ኢማሙ አቡ ሐኒፋ ደግሞ ክልክል ነው ነው ያሉት። ኢማሙ አቡ ሐኒፋ በጣም አጠንክረውታል። ከራሃው ራሱ ከራሃው ከራሃተ ተሕሪም ነው ያሉት። ወደ ሐራምነት ደረጃ ይደርሳል ክልክልነቱ ነው ያሉት። ክልክልነቱ ወደ ሐራምነት ደረጃ ኢማሙ ማሊክ ደግሞ ከራሃተ ተንዚህ እንጂ ከራሃተ ተሕሪም በክልክልነት ደረጃ አይደርስም። ባይደረግ ባይደረግ እንዳይደረግ ይመከራል ያሉት ኢማሙ ማሊክ። ኢማሙ አህመድ እና ኢማሙ ሻፊዒ ግን ፈቅደዋል። ከዚህ ስንነሳ ተልዊት ወይንም ደግሞ መስጂዱ በደም ይበከላል ወይንም ሌላ ቆሻሻ ይመጣበታል ከተባለ جمهور العلماء ይከለክላሉ። ለምን የመስጂዱ ንጽህና ተብሎ ማለት ነው። እነ ነወዊይም إنما بنيت المساجد بالمكتوبات እነ ኢብኑ ተይሚያም ይሄንን ያሉ ይሄንን ያሉ መስጂድ የተገነባው ለ مكتوب ለሆኑ ለ واجب ሶላቶች ነው። ይሄንኛው ባይደረግ ምናምን ይላሉ። ولكن الصحيح الراجح أن صلاة صلاة الجنازة في المسجد جائز جائز جائز بدليل هذا الحديث ማለት ነው። ይህን ሐዲስ ይዘን ሌላም ሐዲስ አለችና ነው ኢብኑ ማጅህ የዘገቧት መን ሰላ አለል ጀናዛ ፊል መስጂድ ፈላ ሸይአ ለሁ የሚል አለ። መስጂድ ውስጥ በጀናዛ ላይ የሰገደ ሰው ምንም ነገር የለውም ጥቅም የለውም ማለት ነው። ሶላቱ ለሰውየው አልሰገድ እንዳልሰገደለት ይቆጠራል። ይህን የሚል አለ። ወላኪን ሰነዱሁ ضعيف በጣም ضعيف ስለሆነ هذا الحديث قوي قوي قوي لأن راوي رواه مسلم ሙስሊም ነው የዘገበው። ስለዚህ ይቻላል ማለት ነው። ዱዓን ባይኖረውም ይቻላል መስገድ። አለብነ በይባ እብነ በይባ ላይ ነው የበይባ የምትባለው ሴት የእሷ ልጆች ናቸው። ሳህልና ሱሀይል ይባላሉ ሁለቱም ልጆቿ። ሳህልና ሱሀይል ሳህል እብኑ ዋህብ እብኑ ረቢዓ ሱሀይል እብኑ ዋህብ እብኑ ረቢዓ ሁለት ወንድማማቾች ማለት ነው። ሳህልና ሱሀይል የሚባሉ ልጆቿ ናቸው። ሁለቱም በመስጊድ ነው የተሰገደባቸው በይባ ትባላለች። ይሄ ለቀቧ ነው። እስኪ በይባ በይባ لقب للأم ለእናታቸው የተሰጠ ስያሜ ነው። ዝም ብሎ قبل سمارتنا ولقب للأم واسمها دعد وسمها اسمها دعد بنت الجحدم تبالالس يعني فهرية فهراوي تناس قوتها زيزر آه، حرقوا من يعني مجزو آه، من بني فهرة اسمها آه، منه دعد بن الجحدم تبالالس مين كبدة عربية دعد بن الجحدم طيبا قبل سمارتنا وابناها هو لتلجوتواهما سهل الناس هاي للبالالس ولدتهما من بن ربيعة القرشي አልፊህርይ ነው የወለደቻቸው። አባታቸው ወህብ ብን ረቢዓ ይባላል። እነዚህ ሁለት ልጆቿ በእሷ ነው የሚታወቁት። የሚገርመው እብነይ በይባ አባታቸው ወህብ እያለ በበይባ ነው የሚታወቁት። አንዳንድ ጊዜ እናት ከአባት በልጣ የምትሄድበት አለ፣ ይመጣሉ። እንደዚህ አይነት አለ። ታዋቂነት ስላላት ከአባታቸው በላይ እነሱ በእናታቸው ነው የሚጠሩት። ፈአማሰል እስኪ እንመልከት ሰህልና ሱሀይል فأما سهل فكان ممن نقض الصحيفة التي كتبتها قريش لمقاطعة بني هاشم አለል ሙስሊሚን ሳህል የሚባለው ሰው የሚገርም ታሪክ የሰራ ሰው ነው። ምን በሙስሊሞቹ ላይ በበኑ ሐሽም ላይ ቁረይሾች የሆነ የስምምነት ደብዳቤ ጽፈው ነበር። የስምምነት ፊርማ ተፈራርመው ነበር። ምን ማዕቀብ እንጣልባቸው፣ ሙስሊሞችን እያስጠጉ ያሉት በኑ ሐሽሞች ስለሆኑ በኑ ሐሽሞች ላይ ስምምነት ተደረገና ከበኑ ሐሽሞች እቃ እንዳታውሷቸው፣ ከነሱ እንዳታገቡ፣ ልጅ እንዳትሰጧቸው፣ የንግድ እቃ እንዳታውሷቸው፣ እንዳሸጡላቸው፣ ከነሱም እንዳገዙ የተለያየ የኢኮኖሚ ማዕቀብ ጥለውባቸው ነበር። ያችን ወረቀት የቀደዳት ሳህል ነው። ሳህል ሳህል ነው የቀደዳት። هذا ታሪክ ሁላ ቂለ አብሃረ እስላመሁ ቢመካ መካ ላይ ያለ ነው እስላምን የተቀበለው ወቂለ በል አክፋሁ ሐታ አኽሪጀ የውመ በድሪን ኩርሃን የበድር ጊዜ በግድ ተይዞ እስከወጣበት ድረስ እስላምን ደብቆ ተቀምጦ ነበር እዛው መካ ላይ ፈአሰረው ለሙስሊሙን ሙስሊሞች ሙስሊሞች ማረኩት። እሁድ ዘመቻ ላይ እንትን በድር ዘመቻ ላይ ተማረከና ተሸሂደ ለሁ አብደላህ ብን መስዑድ እኔ መካ ላይ ሲሰግድ በድብቅ አይቼዋለሁ፣ ልቀቁት አላቸው። ተለቀቀ። ሳህል ማለት ነው። በግድ ወጣት ነው ይዘው ትሄዱ በድር ላይ ቁረይሾች ናቸው ይዘው ትሄዱት ማንን እንዲዋጋ ነብዩንና ሰሃቦች እንዲዋጋ የሚገርመው ሙስሊም ነው። በግድ ይዘው ትሄዱ ተማረከ። አውቆም ይሁን በሆነ ዘዴም ይሁን ተማረከ ተማረከ። እዛ ሲገባ እንደ ምርኮኞቹ ምርኮኞች ጋር አብረው ይዘት አብደላህ ብን መስዑድ ያ ረሱላህ እኒ ረአይቱ ይሰልል መካ ከፍየን ተደብቆ ሲሰግድ አይቼዋለሁ መካ ውስጥ ይሄ ሰው ሙስሊም ነው አላቸው። ተለቀቀ። ሰህል ማለት ነው። ሱሀይል የሚባለው ደግሞ ቀዲመል ኢስላም ይሄ ከወንድሙ ከሰህል ቀድሞ ነው እስላምን የተቀበለው ሱሀይል ሱሀይል ሀጀረን ሂጅረተይ ሁለት ስደቶችን አድርጓል። ሸሂደ በድር ወልመሻሂደ ኩሊሃ በድር ላይ ተሳትፏል። ማተ ቢልመዲና ሰና ቲሳ ባዕደ ገዝወት ተቡክ ከተቡክ ዘመቻ በኋላ ነው የሞተው። ወልማዕሩፉን ወልማዕሩፉን እነዚህ ታዋቂዎች ግን በይዳ ሰላሳ እብነል በይዳ ከተባለ ሶስት ሰዎችን ነው የምናስታውሰው። ሶስት ሰዎች ሶስት ሰዎች እነዚህ ሁለቱና ማነማ ሳህልና ሱሀይል ሲደመር ሶፍዋን የሚባል ሌላ ወንድማቸው ማለት ነው። ሌላ ወንድማቸው ማንኛውም ሰዎች ለማንኛውም ዋና የፈለግነው አሁን የሰዎችን ታሪክ አይደለም የአጋጣሚ ግር መንገዳችን እንጂ ግን መስጊዱ ሶላተል ጀናዛ እንደሚሰገድና እንደሚቻል ነስተድሉ بهذا الحادث الذي رواه مسلم ይቻላል ማለት ነው ግልጽ ነው ተባልተናል ልቀጥል وعن عبد الرحمن ابن ابي ليلى وعن عبد الرحمن ابن ابي ليلى عبد الرحمن ابن ابي ليلى ከሚባለው አብዱራህማን የራሱ ስም ነው። እብኑ አቢ ሌላ የአቡ ለይላ ልጅ ነው ማለት ነው። አባቱን አቡ ሌላ የሚባለው قال كان ዘይድ ብኑ አርቀም ይለናል። አብዱራህማን ብኑ አቢ ሌላ ምን ይላል? كان ዘይድ ብኑ አርቀም ዘይድ ብኑ አርቀም የሚባለው ሰሐቢይ ነበረ። يكبر ይከብር ነበረ على جنائزنا በእኛ ጀናዛዎች ላይ أربعا አራት ጊዜ ይከብር ነበር። መጀመሪያ ስትሰግድ ሰላተል ጀናዛ ስትሰግድ مأموم ከሆንክ ሰለ አላ መን ሰለ አለይሂ ኢማም ብለህ በውስጥ ኢማም በሚሰግድበት ላይ ትሰግዳለህ። ሰለ አላ ሀደል መይት ወይንም በዚህ በሞተ ሰው ላይ በዚህ በጀናዛ ላይ ትሰግዳለህ የሚለው ንያ አንተ ታስባለህ። الله أكبر ትላለህ። ፋቲሃ ትቀራለህ። الله أكبر ትላለህ። ሶላተል ኢብራሂምያን እንቀራለን። ማለት ሶላተል ኢብራሂምያ የምትባለው አላሁመ ሰለ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሶለይተ አላ ኢብራሂም ወአላ አሊ ኢብራሂም ፊል ዓለሚን ኢንነካ ሐሚዱን መጂድ አላሁ አክበር እንላለን። ከዛ ለመይቱ ንጹህ ዱዓ እናደርግለታለን። እሱን የተመለከተ ማለት ነው። የሞተውን ሰው አላሁመ እግፊር ለሁ ወርሐመሁ ወወሲ ሙርከለሁ ጀፍል አባን ወለከ ብረህመት ሸሪዟከ እያለ እንቀረዋለን። አሁን ያን እንቀራላ። አላሁ አክበር ስንት ተክቢራ ሆነ? አራት ሆነ አይደል? አላሁመ ላ ተሕሪምና አጅረሁ ወላ ተፍቲና ባዕደሁ ወግፊር ለና ወለሁም እንልና ሰላሙ አለይኩም السلام عليكم ብለን እናሰላምታለን ማለት ነው። አራት ተክቢራዎች እነዚህ ናቸው። አራት ተክቢራዎች ስለዚህ አራት አምስት ስድስት ሰባት ስምንት የሚላል እስከ ስምንት ድረስ ነብዩ ያሰግዱበትም አለ ሰሃቦችም እና አልይ ያሰግዱበት አለ እኔ አብዱራህማን ብኑ አቢ ሌላ የሚባለው كان ዘይድ ብኑ አርቀም ዘይድ ብኑ አርቀም የሚባለው ሰሃቢይ ነበረ። يكبر على جنائزنا በእኛ ጀናዛዎች ላይ ይከብር ነበረ። አርባዕን አራት ተክቢራዎችን አለ። አራት ተክቢራ ማለት መጀመሪያ ሶላቱ የመግቢያ አንድ ተክቢራ፣ ፋቲሃን ከቀሩ በኋላ ሁለተኛው ተክቢራ ሶላተል ኢብራሂምያ ከተቀራ በኋላ ሶስተኛው ተክቢራ፣ ለመይቱ ዱዓ ከተደረገ በኋላ አራተኛው ተክቢራ፣ ከዛም በኋላ ማስተላለፍ ማለት ነው። ይሄ ነው የምናውቀው አይደል? ባሁን ታውቁታላችሁ ይሄን እና አራት ይከብር ነበር። ወኢነሁ ከበረ አንድ ቀን ደግሞ ከበረ አላ ጀናዘቲን በሆነ ጀናዛ ላይ ከምሰን አምስት ጊዜ ከበረ ያላየነው ያልሰማነው ነገር ፈቃል እንዲህ ተሰአልቱ ጠየቅኩት ምንድን ነው አልኩት። አብዱራህማን ብኑ አቢ ለይላ ነው እንደሚለው ዘይድ ብኑ አርቀም እስከ ዛሬ በእኛ በጀናዛ ላይ አራት አራት ሲከብር የነበረው አምስት ሲከብር በሆነ ጀናዛ ላይ ተሰአልቱ ጠየቅኩት። ለምን ዛሬ ደግሞ ምን አዲስ ነገር መጣ ስለው ፈቃል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ነበሩ ይከብሩሃ ነብዩ አንዳንድ ጊዜ አምስት ሲከብሩ ነበር። የአጋጣሚ እኔም አምስት አደረግኩት አለ። ስለዚህ ረዋሁ ሙስሊም ሙስሊም ዘግቦታል። ወላ አርባዓቱ አራቱም አኢማዎች እነ ቱርሚዚ እነ ነሳኢ እና አቢ ዳውድ እነ እብነ ማጃህም ዘግቦታል። አራቱም ማለት ነው። ሲደመር ሙስሊም አምስት አገኘም ማለት ነው። እነዚህ ዘግቦታል። ይሄ ሐዲስ ሐዲሱ ምን ሆነ መጨረሻ ላይ ምን ሆነ? መውቁፍ ነው መርፉዕ ነው የሚባለው ይሄ ሐዲስ አምስት የከበረው ማን ነው? ዘይድ ብኑ አርቀም ሰሃቢይ ነው አይደል? እሺ እንደዛ ከሆነ የራሱ ድርጊት ከሆነ ሐዲሱ ምንድነው ነው መውቁፍ ነው አይደል የሚሆነው? ግን መውቁፍ ነው ይሄ ምንድነው? መውቁፍ አይደለም መርፎ አድርጎታል። ነብዩ እንዳደረጉት ነገረን እኮ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ይከቢሩሃ ብሎ በግልጽ አጠደቀው እኔ እኔ እኔ ሳልሆን የጀመርኩት ነብዩ አምስት ይከብሩ ነበር አለ። አምስት ይቻላል ማለት ነው። አምስትም አለ ማለት ነው። አምስት ተከብረዋል ማለት ነው። ነብዩ አለይሂ ሰላቱ ወሰለም እንቀጥል፣ አሁንም እናገናኝ። ወአን አሊ ረዲየላሁ ተዓላ አንሁ አሊ ኢብኑ አቢ ጣሊብ አነሁ አሊ ከበረ አላ ሰህል ኢብኑ ሁነይፍ ሰህል ኢብኑ ሁነይፍ የሚባለው ሰው ላይ ይሄ አንሳርይ ነው። እብኑ አቢ ለይላ እብኑ አቢ ለይላን አልነገርኳችሁም? አባ ለይላ አብዱራህማን እብኑ አቢ ለይላ የሚባለው አንሳሪ መደኒ ስመ ኩፊ ሚን ታቢዒን ታቢዒ ነው። ኩፋዊ ኩፋ የምትባለው የኢራቅ ከተማ ናት። ነጀፍ ላሽረፍ ይሏታል። በአሁኑ ሰዓት ኩፋ በመባል ሳይሆን ነጀፍ በመባል ነው የምትታወቀው። ኪባሪ ታቢዒን ሰሚዐ ጀማዓቱ ሚነ ሰሓባ ከብዙ ሰሓቢዎች ሰብስቧል። ዩከና አባ ዒሳ ይባላል ውሊደ የስቲ ሲኒነ በቂየት ሚን ኸላፈቲ ዑመር ስድስት ዓመት ሲቀራቸው ነው የተወለደው። ወቱፊ ሰና በሰማንያ ስድስተኛው ዓመተ ሂጅራ ሞተ። ወቃቲ ጀማጅም ነው የሞተው። ወቂለ ገይር ቀሲናሪ ባስራ በስራ አካባቢ በሚገኝ ወንዝ ውስጥ ነው ሰጥሞ የሞተውም ተብሏል። አብዱራህማን ብኑ አቢ ለይላ እንትናን ስንመለከት ደግሞ ማን ሳህል ብኑ ዑነይስ አልይ ያሰገዱበት ሰው ነው። ይህ ደግሞ ምንድነው? አንሷርይ ነው፣ አውሰይ ነው፣ መደንይ ነው። አንሷርይ ነው፣ አንሷር ነው፣ የመዲና ሰው። አውስይ ነው፣ ከአውስ ጎሳ የሚወጣ ነው። መድንይ ነው፣ የመዲና ሰው ነው። ሸሂደ በድር በድር ላይ ተሳትፏል። ሷህቢይ ነው። ወልመሻሂደ ኩሊያ ማንኛውም ነብዩ ተሳተፉበት ጦር አውድማዎች ላይ ተሳትፏል። ከበተ የውመ ኡሑድ መዐን ሰለላሁ ዐለይሂ ወሰለም የኡሁድ ዘመቻ ጊዜ ራሱ ከነብዩ ጋር ጸንቶ ነበር ሲዋጋ የነበረው። የስተዕመለሁ ነብዩ አላ አልዩን አልይ ባለ ስልጣን ሰጥቶን ነበር አለል በስራ በአስራን የኢራቅን ሁለተኛውን ከተማ ባዝራ የሚሏትን እሷን አስተዳድር ብለው ሹመውት ነበር። ወሸሂደ መዐሁ ሲፍቲን ሲፍቲን ዘመቻም ላይ አብሮ ተሳትፎ ነበር። ወካነ በይነሁማ ሙአኻቱን በዕደል ሂጅራ ከሂጅራ በኋላ በአልይና በዚህ በሰህል ብን ሑነይፍ መካከል ወንድማማችነት ተደርጎ ነበር። ይህን ታውቃላችሁ። መሀጅሮች አንሷሮችና መሀጅሮች መካከል ወንድማማችነት አንዳንድ ሰዎች ተሰጣጥተው ነበር አይደል? አልይ ለማን ነበር የተሰጡት? ለሰህል ብን ሑነይፍ ነበር። ወንድማቸው ማለት ነው። እንደውም መዲና ላይ ያሉት አንሳሮች ከመካ ለመጡት መሀጅሮች ሁለት ሚስት ያለው አንድ ሚስት ሰጥቶ ነበር አይደል? የተለያየ ቤት ሰጥተው ነበር። የሆነ ነገር አድርገውላቸው ነበር። ልክ በዛን ሰዓት አልይን የተቀበለው የአልይ ወንድሙ አካ የተደረገው ማን ነበር? ሰህል ብን ሁነይፍ ነበር። እና አልይ ረዲየላሁ ተዓላ አንሁ ከበረ አላ ሰህል ብን ሁነይፍ ላይ ሲያሰግድ ከበረ ስንት? ስተን ስድስት ከበረ ስድስት ተክቢራ መጀመሪያ ከበረ፣ ፋቲሃ ቀራ፣ አላሁ አክበር፣ ሶላተል ኢብራሂምያ፣ አላሁ አክበር፣ ዱዓ አደረገ፣ አላሁ አክበር፣ ዱዓ አደረገ፣ አላሁ አክበር፣ ዱዓ አደረገ፣ አላሁ አክበር። መጨረሻ ላይ ሰላም መጠበቅ ስድስት ማለት ስድስት ተከብሮበታል። ስድስት ወቃለ አልይ እንዳለ አለ እነሁ በድርዩን አለ። ለምንድን ነው ስድስት ያደረገው ሲባል ምንድን አለ ምክንያቱም በድር ላይ የተሳተፈ ሳላቅ ሰው ነው። ስለዚህ ፈዲላ ያለው ሰው ይጨመርለታል ማለት ነው። በድርይ ነው አለ እነሆ በድርዩን አለ ረዋሁ ሰዒድ ብን መንሱርም ዘግቦታል ወአስሉ የዚህ ሐዲስ መሰረቱ ፊል ቡኻሪ ቡኻሪ ውስጥ አለ ቡኻሪ ውስጥ አለ በድርይ ነው በድርይ ነው ብሎ የራሱን ምክንያት ተናገረ ሌላም ላይ እንደዚሁ ሰግዶ ሰባት ያደረገበት አለ ስድስት ያደረገበትም አለ አንተን ወአን ጃቢር ረዲየላሁ ተዓላ አንሁ ስድስት አገኘን፣ አምስት አገኘን፣ አራት አገኘን። የትኛው ይሻላል እንመለከታለን። ወአን ጃቢር ረዲየላሁ ተዓላ አንሁ ቃል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ጃቢር ምን ይለናል? ነብዩ ነበሩ ይከብሩ አላ ጀናኢዚና ነብዩ በእኛ ጀናዛዎች ላይ ይከብሩ ነበር። አርባአን አራት ይከብሩ ነበር። ወየቅረኡ ያነቡ ነበር ቢፋቲሐቲል ኪታብ ፋቲሐተል ኪታብን ይቀሩ ነበር ፊት ተክቢረቲል ኡላ ከመጨረሻው ከመጀመሪያዋ ተክቢራ ቀጥለው ፋቲሃን ይቀሩ ነበር ይለናል። ረዋሁ ሻፊዒ ቢስናድን ضعيف ضعيف በሆነ ሰነድ ዘግቦታል። ወላኪን ሁ ሶሒህ መቅቡል ነው። እንደዛ ነው የሚቀረው እና ከአምስት አለ ስድስት አለ ሰባት አለ እስከ ስምንት ድረስ ነብዩ ከብሩ ነበር የሚል ዘገባ አለ። አራትም አለ አምስትም አለ ስድስትም አለ ሰባትም አለ እስከ ስምንት ድረስ ሶላተል ጀናይዝ ማለት ነው። ወላኪን ነብዩ አለይሂ ሰላቱ ወሰለም አኺረል ኡሙር ላይ የሰገዱት የትኛውን ይመስላችኋል? ስንት ተክቢር አለውን ነው? ባለ አራት ነው። ቢደሊል ሐዲሲ አነጃሺ ነጃሺ ላይ ስንት ነው ተክቢር ያደረጉት? ረሳችሁትን? ስንት ነው ተክቢር የከበሩት? አራትን። ከዛም በኋላ ነብዩ አራት አራት ነበር ያደረጉት። እንደውም ምን ይላሉ? ዑመር ዑመር ጀማዓት ሰሃባ አላ አርባ በአራት ላይ ሰሃቦችን ሰብስቧቸዋል። አራት እናድርጉ ብሎ ለምን ነብዩ አኺረል ኡሙር ላይ ያደረጉት አራት ስለሆነ በዛው ላይ ቀጠለ። እንደውም አብደላህ እብነ መስዑድ ቤት ሱሐቢዎች ተሰብስበው በአራት እናድርገው አሉ። አራት ተደርጎ ቀረ። የመጨረሻው የነብዩ ስራ ስለሆነ ማለት ነው። አጋባናለ ይህንን ነው ነው ምን ይላሉ? መጀመሪያ ላይ ካነል ኺላፉ በይነ ሰሐባ ፊ አደድ ተክቢራት በተክቢራ ቁጥር ዙሪያ በሰሐባዎች መካከል ልዩነት ነበር። ስድስት የሚያደርጋለ አምስት ላይ እንትና አብዱራህማን ብን አቢ ዘይድ ብን አርቀም አምስት አድርጓል፣ አልይ ስድስት አድርጓል፣ ሰባት አድርጎ ያሰገደበት ልዩነት ነበር። ወላኪን እንቀረበል ኺላፉ ይላል። ኺላፉ አለቀ አለቀ መጨረሻ ላይ ሄደና አለቀና አራቱም አኢማዎች ሲደመር ጀማሂረል ዑለማ ስንቱን አጸደቀ እ ጀሚዕል ፉቃሃ እንደውም ኢጅማዕ አለበትም አሉ። አራት ያለውን አጥብቀው እስካሁን ድረስ አራት ነው የሚሰገደው፣ አራት ነው የሚሰገደው እስካሁን። ስለዚህ አራት መሆኑን ከዚህ እንይዛለን ማለት ነው። አምስትም ነበረ፣ ስድስትም ነበረ፣ ሰባትም እስከ ስምንትም ነበረ። ግን አልፈትዋ ፊል አንሳር ወልፉቀሃ ወኢንደ አልፉቀሃ ወፊ ፈትዋ አልአንሳር በከተሞች በገጠሩ የሚደረገው ዑለማ ሁሉ አራት አራት ያለውን ነው ፈትዋ እየሰጠ ያለው ማለት ነው። ሰሃቢዎችም እሱን ነው ያዙ። ዑመርም እና አብዱላህ ብን መስዑድ ቤትም የተስማሙት በዚህ ሆነ አራት በሚለው ለምን ከተባለ ነብዩ አኺራል ኡሙር ላይ እየሰገዱት የነጃሽ ነው አይደል? ዘጠነኛው ዓመተ ሂጅራ ላይ ከዛም በኋላ አራት አራት ነበር ነብዩ የሚሰግዱት ከዛም በኋላ ነብዩ አምስት ሰገዱ የሚል የለም ከነጃሽ በኋላ ስለዚህ በአራት ጸና ማለት ነው عن جابر بن عبد الله رضي الله تعالى عنه كان كان النبي صلى الله كان رسول الله صلى الله عليه وسلم يكبر على جنائزنا أربعا أرات يكبر نبر ويقرأ فاتحة الكتاب في التكبيرة الأولى فاتحة يقرأ نبر إلى رواه الشافعي بإسناد ضعيف الشافعي يزجبوتان ولا سند በጣም ضعيف ነው ይላሉ وصحيح معمول به ይሰራብ ይሰራበታል ስለዚህ ፋቲሃ መቅራት ዋጅብ ነው ሱና ነው ዋጅብ ነው ሱና ነው ይቀራል አይቀራም የተለያየ ነገር አላቸው ወላኪን ይቀራል ፋቲሃ መጀመሪያው ላይ ይቀራል ምክንያቱም ለመይቱ ዱዓ ሊደረግለት ነው ስለዚህ አሉ ከመጀመሪያው ተክቢራ ቀጥሎ ምንድነው መቀራት ያለበት ምንድነው መቀራት ያለበት ፋቲሃ ይቀራል ጅምሁር ዑለማም ይሄንን ያሉት ኢማሙ ሻፍዒና ኢማሙ አህመድም ይቀራል ብለው ይሄንን የተናገሩት ፋቲሃ ይቀራል ሱራ ግን አይቀራል መጀመሪያ ኡሰሊ አላ ሀዘል መይት ወይንም ደግሞ አላ መን ሰላ አለይሂ ኢማም ብለን አላሁ አክበር ካልን በኋላ አዑዙ ቢላሂ ሚነሽ ሸይጣን ረጂም ቢስሚላሂር ረህማኒር ረሂም ብለን እንጀምራለን። استفتاح دعاء الاستفتاح له صلاة إن وجهت وجه الذي فطر السماوات والأرض حنيفا مسلما وما أنا من المشركين የሚለው ይሄ ይቀራል ወይ በይነ ዑለማ የራሳቸው ልዩነት አለ። አይቻልም፣ ይቻላል። አይ ቶሎ መሰገድ ዱዓ ነው መደረግ ያለበት። ይሄንኛው ዱዓ ለስቲፍታሁ ይቅር። እሺ ተዓውድ አለ፣ በስመላ አለ፣ ፋቲሃ አለ። ከፋቲሃ በኋላ ሱራ የለም የለም ነው የሚሉት። እንደውም ኢማሙ አቡ ሐኒፋም የለም ይላሉ፣ ሻፊዒም የለም ይላሉ፣ ጅምሁር ዑለማ የለም ነው የሚሉት። ከፋቲሃ በኋላ ሱራ የለም። ከዛም በኋላ አላሁ አክበር ይላል ኢማሙ፣ አላሁ አክበር እንላለን። ከዛም በኋላ ዱዓል ሶላትን ኢብራሂምያ ለምን ዱዓ ልናደርግለት ስለሆነ ከሶስተኛው ተክቢራ በኋላ ለመይቱ ዱዓ ልናደርግ ስለሆነ ፋቲሃ እንደ ሐምደላ ትሆነናለች። ሶላቱ ደግሞ እንደ ሶላት አለነብይ ይሆነናል። ከዛም በኋላ ዱዓ መቅቡል ነው ብለናል አይደል? ለዛም እንደዚህ ይሆናል። ስለዚህ ዋጅብ አይደለም። እነ ኢብኑ ተይሚያም ሱና ነው ዋጅብ አይደለም ይላሉ። ወላኪን አልቀውሉል አወሉ አህወጥ ወቀውዩን ደሊለን በደሊል በኩል ዋጅብ ነው፣ ፋቲሃ መቀራት አለበት። ሶላቱ ከገባበት ሶላቱ ውስጥ ከገባ በኋላ ፋቲሃ መቀራት እንዳለበት ዋጅብ መሆኑ አውላ ነው ነው የሚሉት። እሱ ነው መቀደም ያለበት። ሱና ነው ከሚሉት ሰዎች ይልቅ ዋጅብ ነው ፋቲሃ መቀራት አለበት የሚሉት ተቀባይነት አላቸው። ከደሊል በኩል በጣም ጠንካራ ነው ይላሉ። ታዲያ ይቀራል ማለት ነው። እንደ ዋጅብ ይቀራል አይቀርም። ሶላቱ ሶላት ሊሆን ዘንዳ የሶላት ህይወት እንዲኖረው ማለት ነው። ሲረን ነው የሚቀራው የሚቀረው ሌሊትም ቢሰገድ ቀንም ቢሰገድ ወላኪን ሰዎችን ለማስተማር እብኑ አባስ በጀህር ነው የቀራላቸው። እብኑ አባስ ፋቲሃን ጮሆ ቀራና ሊተዕለሙ አነሃ ሱነቱ ረሱል አሁን ጮኬ ፋቲሃን የቀራሁላችሁ እንድታውቁ ነው የነብዩ ሱና መሆኑን አለ። የነብዩ ሱና ማለት የሚበረታታ ቢደረግ ባይደረግ ወንጀል የሌለበት ለማለት ነው? ላ አይደለም። የነብዩ አካሄድ ነው፣ ይቀራል፣ ዋጅብ ነው ለማለት ነው፣ ይቀራል። ስለዚህ ሰዎችን ለማስተማር ታደርገዋለህ። አሁን ሐዲሱን ወደፊት የሚመጣው ነው የጠየቀኝ ነው። ወአን ጠልሐተ ብን አብድላህ ብን አውፊን ቃል ጠልሐተ ብን አብድላህ ብን አውፍ የሚባለው ምን ይለናል? ቃለ ሰለይቱ ኸልፈ ብን አባስ ከብን አባስ ኋላ ሰግጃለሁኝ ይለናል። ይህ ሰውዬ ጠልሐቱ እብኑ አብድላህ እብን አውፍ የሚባለው ዙህርይ ነው፣ ዙህራዊ ነው ጎተው ቁረሽዬ ነው። ትልቁ ጎታው ነው ቁረሽ መደንዬ ነው። እብኑ አኺ አብድራህማን እብኑ አውፍ የአብድራህማን እብኑ አውፍ ወንድም ነው። ሀብታሙ ሰውዬ ማለት ነው። ይለቀቡ ጦልሐተ ነዳ ይባላል። ሲቀቱን በጣም ታማኝ ሰው ነው። ፈቂሁን ስለ ኢስላም የሚገርም እውቀት ያለው ሰው ነው። ሙክሲሩን በጣም ብዙ እውቀት ያጠራቀመ ሰው ነው። ምን አውሳጥ ታቢዒን ከመካከለኛ ታቢዒዎች መካከል የሚመደብ ነው። ማተሰና በዘጠና ሰባተኛ ዓመት ሂጅራ ነው የሞተው በሰባ ሁለት ዓመቱ ማለት ነው። ይህ ጦልሓ እብኑ ዓብድላህ እብኑ ዐውፍ የሚባለው ቃል ምን ይለናል? ሰለይቱ ኸልፈ እብኒ አባስ ከእብኑ አባስ ኋላ ሰግጃለሁኝ አለ። አላ ጀናዛ በጀናዛ ላይ ከእብኑ አባስ ኋላ አንድ ቀን ሰገድኩኝ። እብኑ አባስ እየመሩ እያሰገዱ እያለ ከኋላቸው ቆሜ ሰገድኩላ ታብዕይ ነው እሳቸው ሰሐብይ ናቸውና ፈቀረአ እብኑ አባስ ሲያሰግዱን አነበቡ። መጀመሪያ ተክቢር አሉና ከዛ ቀጥለው ፋቲሐተል ኪታብን ቀሩ ቀሩ ሰማዋቸው እያለ ነው። ሰምቷቸዋል ማለት ነው። ሲቀሯል ፋቲሐን ቀሩ ማለቱ መእሙም ሆኖ ምን ሰምቷል ማለት ነው? ይህ በጀህርን የተቀራው ማለት ነው። መጨረሻ ላይ ፈቃል እንዳለ ኢብኑ አባስ እንዳሉ ምን አሉ? ጮኬ የቀራሁት አሏቸው። ሶላተል ጀናዛው ላይ ያሰገድኩ ፋቲሃን ጮኬ የቀራሁበት ምክንያቴ ይሄ ነው። ሊተዕለሙ እንድታውቁ ነው። አነሃ አይ ቂራአቱል ፋቲሃ ፋቲሃን መቅራት ሱና የነብዩ አካሄድ እንደሆነ እንድትረዱ ሱና ማለት ሱነተል ኢስጢላህ እያለ ወይንም ደግሞ ሱነተል ሐዲስ የሐዲስ ሱና አለ አይደል? ይሄ ሱና የትኛው ሱና አይመስላችኋል? ሱና ፈርድ ዋጅብ ምናምን የምንለው አለ አይደል እዛ ቦታ ላይ ሱና የምንለው የእስጥላህዩ አገላለጽ ነው ይሄ ሱና ነው ለምሳሌ ቀብልያ በዕድያ የምንላቸው ምንድን ናቸው ሱናዎች ናቸው አይደል ይሄ ሱና ማለት ብታደርገው ትበረታታለህ፣ ባታደርገው ወንጀል የለብን ያለ ማለት ተፈልጎ አይደለም። እዚህ ይሄ ሱና ነው ማለት ሱነቱ ረሱል ነው። ነብዩ ያደርጉት ነበር፣ አድርጉት ለማለት ነው። ይሄን ሱና እንደዛ እንዳትጠቀሙ። ሱነተ ልስላህያ ሳይሆን ይሄ የነብዩ አይ ጦሪቁ ነብይ ሰለላሁ ዐለይሂ ወሰለም የነብዩ አካሄድ ነው ለማለት ነው የፈለገው እዚህ ቦታ ላይ ገብቷችኋል። ስለዚህ ፋቲሃ ይቀራል ማለት ነው። እንደውም ዋጅብ ነው ያለውን አህወጥ ነው ብያቸዋለሁ። ለጥንቃቄ ከደሊልም በኩል ጠንካራው እሱ ለምን ረዋሁል ቡኻሪ የዘገቡት ነው። ወአን አውፍ እብን ማሊክ ከአውፍ እብን ማሊክ ከሚባለው ሰሐቢይ ደግሞ ረዲየላሁ ተዓላ አንሁ ቃል አላህ ይውደድለትና እንዲህ ይለናል። አውፍ እብን ማሊክ የሚባለው ሰሐቢይ ነው፣ አሽዒይ ነው። አወሉ መሻሂድ ኸይበር ላይ ነው ለመጀመሪያ ጊዜ ዘመተው። ካነ ማአሁ ራየቱ አሽዕ የውመ ፈትህ የፈትህ ጊዜ የአሽዖችን ባንዲራ ይዞ መካ ሲከፈት እዛ የሄደ ነው። የፈትህ ጊዜ መካ የተከፈተች ጊዜ ለእያንዳንዱ ጎሳ የራሱ ባንዲራ ተሰጥቶት ነበር። የአሽዒዮችን ባንዲራ የያዘው አውፍ ብኑ ማሊክ ነበር። በከነሻም ሶሪያ ሻም ምድር ላይ ነው የኖረው። ወቱፊ ቢሃ ሰና ሰላሰተ ወሰብዒነ ሂጅሪያ በሰባ ሶስተኛው ዓመተ ሂጅራ ነው የሞተው። ይህ ሰሃቢይ ማለት ነው። አውፍ ብኑ ማሊክ ረዲየላሁ ተዓላ አንሁ ቃል እንዲህ አለ ሶላ ረሱሉላሂ ሰለላሁ ዐለይሂ ወሰለም አላ ጀናዛ ነቢዩ ዐለይሂ ሰላቱ ወሰላም በሆነ ጀናዛ ላይ አሰገዱን አለ በሆነ ጀናዛ ላይ ፈሐፊዝቱ ሐፈዝኩኝ አለ። እየሰማቸው ነበር ከጎናቸው ሆኖ። አንዳንድ ጊዜ ጮክ ብሎ ዱዓ መቅራት ይቻላል ማለትም ራሱ ከዚህ እንረዳለን። ነብዩ ጀናዛው ላይ ሲያሰግዱ ያደረጉትን ዱዓ ከመጀመሪያው እስከ መጨረሻው ድረስ ሸምዶታል፣ ሐፍዞታል። ምን አጀብ! አንዲ ባንዲ ክስተት ይሸመድዳሉ። አጅብ ነው። ሰላ ረሱሉላህ ሰለላሁ ዐለይሂ ወሰለም አላ ጀናዛ የሆነ ጀናዛ ላይ ነብዩ አሰገዱ ሰገዱ። ፈሐፊዝቱ ሸምድጄ ይዣለሁ፣ ምን ዱዓ ካደረጉት ዱዓ ላይ ሸምድጃለሁ አለ ምን ነበር ዱዓ ነብዩ ያደረጉት በዛ ጀናዛ ላይ ሲያሰግዱ? መህዱድ የሆነ ወይንም ተወስኖ የተቀመጠ ዱዓ የለም። አላሁመ እግፊር ለሁ ወርሐምሁ ብቻ ሊበቃ ይችላል። ለጀናዛው ዱዓ ማለት ነው። በስንተኛው ተክቢራ ላይ? ሶስተኛው ተክቢራ ላይ። መጀመሪያው ላይ ፋቲሃ፣ ቀጥሎ አላሁ አክበር ካልን በኋላ ሶላተል ኢብራሂምያ፣ ቀጥሎ ሶስተኛው ላይ ለመይቱ ዱዓ ነው አይደል? አላሁመ እግፊር ለሁ ካል በቂ። ከዛም በኋላ ሶስተኛውን አራተኛውን አላሁ አክበር ብለን ማሰላመት ይቻላል። ዱዓ ከዚህ እስከዚህ የሚባል ነገር የለም። ግን ሁለት ሐዲሶች መጥተዋል። ሁለቱ ሐዲሶች ውስጥ ያለው እነዚህ በጣም ሰነዳቸው ጠንካራ ስለሆነ ዋዲህን ስለሆኑ እነዚህ ዱዓ ቢደረጉ ይሻላል ነው። ከነብዩ የተያዘውን ዱዓ ብናደርግ ይሻላል። አውላውም እሱ ነው። ይሻላል ይቻላል ሳይሆን ይሻላል ብናደርገው የነብዩን ዱዓ። ከዛ ውጭ ዱዓ ካልተመደብ ደግሞ የራሳችን ዱዓ እናደርጋለን፣ ችግር የለም። አላህ እንደዚህ አድርግለት፣ አስተካክልለት፣ ምን በልለት፣ በአማርኛም በማንኛውም ቋንቋ አረብያ ያልተመደብን ከሆነ ይቻላል ዱዓውን ማድረግ ማለት ነው። አላሁመ ጌታዬ ሆይ አሉ ነብዩ አለይሂ ሰላቱ ወሰለም እግፊር ለሁ ምህረትህን ስጠው፣ ወርሐምሁ እዘንለት፣ ወዓፊህ አንተ ጠብቀው፣ ወዕፉ አንሁ ከወንጀሉም ይቅር በለው ምህረትህን ለግሰው፣ ወአክሪም ኑዙለሁ በስተንግዶውን አሳምርለት፣ ወአክሪም ኑዙለሁ ኑዙል ማለት ማይቀደሙ ምን ጣዓም ለአበይ ለእንግዳ የሚቀርብ መስተንግዶ ማለት ነው። እንግዲና አቀባበሉን አሳምርለት ነው። ወአክሪም አልቅ አክበር ኑዙለሁ በስተንግዶውን አክብርለት አላህ ወወሲ አሳለት ሙድኸለሁ የገባበትን መቃብር ሰፊ ዓለም አድርግለት። አላሁመ እግፊር ለሁ ይቅር በለው፣ ምህረትን ለግሰው። ወርሐምህ እዘንለት፣ እዘንለት። ወአፊህ ጠብቀው፣ ጠብቀው። አፊህ ማለት ጠብቀው፣ ሚን አዛብ ልቀብር ከቀብር ቅጣት አንተ ጠብቀው። ወዕፉ አንሁ ይቅር በለው፣ እለፈው፣ ተጃወዝ አን ወአክሪም ኑዙለሁ መስተንግዶውን አሳምርለት የአላህ ወወሲዕ ሙድኸለሁ የገባበትን ቀብር ሰፊ አድርግለት እንዳይጨናነቅ ወግፊልሁ እጠበው አላህ ቢልማኢ በውሃ ጠበው ወሰልጅ ምን ነበር ያልኳችሁ ሰልጅ ባለ እ ምን ብናኝ ይሄ አንተን የት አካባቢ ላይ የሚዘንቡት ናቸው? አውሮፓ ላይ ብዛት የሚዘንቡት አሉ። በጣም ጥቃቅን የሆኑ በረዶዎች ተልጅ ይሏቸዋል። ወይንም ተልጅ ማለት ደግሞ ሌሊት ውሃው ወደ በረዶነት ይቀየራል። ኩሽ ኩሽ ይላል ጠዋት ስትረግጠው ምርጫማ አካባቢ ላይ ማለት ነው። እሱም ከልጅ ይሉታል ወይም ጥዜት ይሉታል አንዳንዶች ጥዜት ጤዛ ማለት ነው። <laughs> ጤዛ እና ጤዛ ከማለት ያንኛው ከልጅ እንትን ውርጫማ አካባቢ አውሮፓ ላይ የሚዘንበው ጥቃቅን በረዶዎች ማለት ነው። ሰለ በዛ እጠበው ወልበረድ በዋናው በትላልቁ እኛ በምናውቀው በዋናው በረዶ በዝም እጠበው ለምን እነዚህ ተመረጡ? ብኑ ተይሚያ ተጠይቀው ነበር <clears throat> እንዴ እንደውም እኮ ከውሃ ሙቋ ፍልውሃ ሲሆን ነው አይደል ቆሻሻን በጣም የሚያጸዳው። እና ለምንድን ነው ወንጀሉን በእነዚህ በቀዝቃዛ ውሃዎች እጠብለት ተብሎ ዱዓ የተደረገው ተብለው ሲጠየቁ ኢብኑ ተይሚያ እንዲህ ብለው ነው የመለሰው ሐራረቱ ጀሃነም ዩቃቢሉሃ አልበረድ የጀሃነምን ወይንም ደግሞ የእንትን የወንጀልን ሙቀት የሚቃረኑ የትኛው ነው አሉ? ቀዝቃዛ ነገር ሲሆን ነው። ሞቃትን በቀዝቃዛ ለማገናኘት ተፈልጎ ነው አሉ ሂክማው አለው። እንጂ ቆሻሻው መልቀቅ አለመልቀቅ ተፈልጎ አይደለም። ለአንድ ለዛ ሊሆን ይችላል አለ። ወክሲሉ ጠበው ቢልማኢ በውሃ በንጹህ በዝናብ ውሃ ወሰልጅ በጥቃቅን በረዶዎች በጥሴት ወልበረድ በበረዶ የምጠበው አላህ ወነቅህ አጥረው ጽድት አድርገው ሚነል ኸጣያ ከወንጀል ተንቅያ ማለት ጥርት ማድረግ ጽድት ማድረግ ሚነል ኸጣያ ከወንጀል ጽድት አድርገው አላህ ከማ ነቀይተ ተውበል አብየበ ነጭ ልብስ እንደምታጸዳ ሁሉ ሚነደነት ከቆሻሻ ጥቁር ልብስም ይጠራል፣ ቀይም ይጠራል፣ ቢጫም ይጠራል፣ ነጭም ይጠራል። የነጭ አጠራር ግን ለየት ያለ ስንትው ነው የሚለው። እንደውም ራሱ ቆሻሻ የመልቀቅ chance ኡ ነጭ ልብስ ላይ የመልቀቅ chance ኡ በጣም ሰፊ ነው ነው የሚለው። ኬሚስቶች አለው የሆነ አባያ ነበር ወአብድልሁ ቀይረው ዳረን ቤትን ኸይረን የተሻለ ቤት ይንዳሪ እዚህ ዱንያ ላይ ካለ ቤቱ የተሻለ ቤት ስጠው፣ የተሻለ ዓለም፣ የተሻለ ሀገር አድርግለት ማለት ነው። ወአህለን ቤተሰብን ሚስት ኸይረን የተሻለ ምን አህሊ እዚህ ዱንያ ላይ ካለች የተሻለች ሚስት እዛ ተካው ብለው ነብዩ አለይሂ ሰላቱ ወሰለም ዱዓ አደረጉ። አይ እዚህ ያለችውን አስተካክልለት ማለት ይሆናል ተብሏል እንጂ እዚህ ያለውን የሰው ልጅ እዚህ ያገባትን እዚያ ሊያገባ ይችላል። አዳታ ቤቱን ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ወላኪን እዚህ ቦታ ላይ ተካው የተባለው ሌላ ሁረል እንስጠው ማለት ይቻላል አንድ ወይም ደግሞ እሷን ፈአድል ሁሉቃሃ ባህሪዋን አስተካክል ቀይር። ወአስለሕና ለሁ ዘውጀሁ እንዳለው ማለት ነው። የዘከርያን ሚስት ኤልሳቤጥ ናት አይደል? እብኑ አባስ ምን ይላሉ? አጧ በተናገረው ወላሂ ካነት ሰይአተል ኹሉቅ ይላሉ። ኤልሳቤጥ ማለት በጣም ጸባዋ የተበላሸ ጠዊለተል ሊሳን ምላሷ እጅግ ክንድ የነበረ ተሳዳቢ ነበረች አሉ። በጣም አላህ ራሱ ምን አለ? ወአስለሕና ለሁ ዘውጀሁ ሚስቱን አስተካከልንለት ይላል። ያልነበረን ነገር ባልተጠበቀ መልኩ የዋህ ሴት በጣም ሰላም ያላት አደረጋት አላህ። ድንገት ማመቃየው ኤልሳቤት ማለት ኡሙ ይህያ ማለት ነው። ይህያን ወለደች። ወአድኸልሁ አስገባው አልጀና ጀነት አስገባው ወቂህ ጠብቀው ፊትነተል ቀብሪ የቀብርንም ቅጣት ጠብቀው ያ አላህ ወአዛቢና የጀሃነምንም ቅጣት አንተ ጠብቀው ያ ብለው ዱዓ ሲያደርጉለት ይችን ሐፍዣለሁ አለ ማሊክ እብኑ ዐውፍ ረዋሁ ሙስሊም እንደውም ምን ይላል ተመነይቱ ለውኩንቱ ኩንቱ መይት ያ የሞተው ሰውዬ ምን ነው እኔ ሁኜ ብሆን ብዬ ተመኘው የነብዩን ዱዓ ስሰማ ይላል። አም የሚማርክ ጃሚ የሆነ ለሁሉም ነገር ጠቅላይ የሆነ ዱዓ ነው ይሄ ይችን ዱዓ ሸምደን ብናደርግ ማሻአላህ አንድ አሷሕና በጣም ተቀባይነት ያለው ዱዓ አድርገውታል። ይሄን ሶማሌ